السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي علمنا ما جهلنا ذكرنا ما نسينا وأحسن ختامنا يا رب العالمين تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير إنك نعم المولى ونعم النصير غفرانك ربنا وإليك المصير اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين ወንድሞች እህቶች በያላችሁበት ሆናችሁ ይህንን ትምህርት የምትከታተሉ አዋቂ ልጆች ሁሉ ዛሬም እንደተለመደው ምርጥ ምክሮች ለእህቶች የሚል ትምህርት ላይ ያለውን ፕሮግራም እናያለን። ባለፈው ትምህርት ላይ የሴቶቹ የሴት ልጅ መብት በኢስላም ምን ምን አላት ብለን ከአንድ እስከ ስድስት ያሉትን ነገሮች ለማየት ሞክራለሁ። ዛሬ ደግሞ በተጨማሪ ሰባተኛውን አያለሁ። ሰባተኛ፣ ስምንተኛ እንዲህ እያልን እንቀጥላለን ማለት ነው። ሰባተኛው አልሐቁ ፊ ልሒማየቲ ምን አልዑንፊ ቢካፈቲ አሽካሊህ ነው። አልሐቅ መብት አላት ሴት ልጅ ለሃ አልሐቅ ፊ ልሒማያ በመጠበቅ ምን አልዑንፊ ከማስገደድ ከማስቸገር ጉልበት በለዋ ላይ ከመጠቀም ቢካፈቲ አሽካሊህ የማስገደድ በየትኛውም የማስገደድ አይነት ላይ ማስገደድ ብዙ አይነት አለው። ያ ማስገደድ የሚባለው ነገር ሁሉንም ልትን ልንጠብቃት ከሁሉም የማስገደድ አይነት ልናርቃት፣ ልናድናት፣ ነፃ ልናረጋት ግድ የማስገደድ አይነቶች ብዙ ናቸው ብለን እንዲሁ ዝም ብሎ ማለፉ ይከብዳል። አለፍ አለፍ ብሎ የሆኑ ነገሮችን መጠቆም ያስፈልጋል። አንደኛው ዑንፍ ጀሰዲ የሚባል በቃ ሰውነትን በማስገደድ በዱላ በጩቤ በመሳሪያ በማስገደድ መድፈር፣ ገንዘቧን መቀማት፣ ክብሯን መንካት፣ ማሰራት አንዱ ይሄ ነው። አንዳንድ ጊዜ ምናልባትም የአካል ማጉደል ሩህ ህይወት ማጥፋት እስከ ህይወት መጥፋት ድረስ ሊደርስ ይችላል። ይሄ በጣም ትልቁና የመጨረሻው ወንጀሉ ነው። ሁለተኛው ዑንፍ ማዕነዊ የሚባል አለ። መንፈሳዊ ግዴታ የምታስገድድ የምትገደድ አይመስልህም ወይም አይመስልም ለሰው ሲታይ ሰውነቷን ሲያዋ ጤነኛ ነው የምትመስለው። ምንም የጎደለ አካል የለባትም፣ ጤነኛ ነች። ግን ውስጧ ተገዳ የምትኖር ተገዳ የምትሰራ አለች። እነዚህ የተለያዩ ባሎች፣ በጣም መጥፎ ባሎች የሚፈጽሙት መጥፎ አባቶች፣ መጥፎ ወንድሞች፣ መጥፎ ጉረቤቶች፣ መጥፎ አለቃዎች የሚያደርሱባቸው የሞራል ውድቀት ነው። ለምሳሌ መጥፎ ስም መስጠት፣ ሞራሏን የሚነካ ስራ ላይ መመደብ፣ ማንቋሸሽ፣ ስሟን ማጥፋት በዚህ መልኩ በጣም በጣም ከፍተኛ እህቶቻችን እናቶቻችን ልጆቻችን እየተጎዱ ሞራላቸው እየተነካ እንሰማለን። ኢቅቲሳዲ የኢኮኖሚ ጥቃት የሚደርስባቸው እህቶች አሉ። እንግዲህ ሴት ልጅ በጉልበት ሲጠቀምባት ስንል አሁን ይሄ ወንዱ አስገድዶ ወስዶ መድፈር ሀታ በትዳር ላይ እያሉ እንኳን ቢሆን እሷ ሳትፈልግ እሷ በማትፈልገው መልኩ እሷ በማትፈልገው ሰዓት እሷ ባልተደሰችበት የእሷን ሞራል ነክቶ እንደገና በግንኙነት ደግሞ አስደስችኝ ብሎ እሷን መጠየቅ በጣም የወረደ የወደቀ የዘቀጠ አባባል ነው፣ አሰራር ነው። ስለዚህ ዑንፍ ጀሰዲ በኢስላም ከፍተኛ ውግዘት ያጋጠመው ነው። እንደውም እዚህ አስታውሳለሁኝ የረሱል ሰለላሁ ዐለይሂ ወሰለም ሀዲስ አለ ባሎች ሚስቶቻቸውን የመምታታቸውን ጉዳይ አውስተው ምን ይላሉ አያድሪቡ ምርአተሁ ፊነሃር ወዩዳጅዑሃ ፊለይል ቀን ሚስቱን መጥቶ ማታ እንደገና ከእሷ ጋር ይተኛል ወይ እንዴት ነው የሚተኛው እንዴት ያለ ደስታ ነው የሚሰማው ምን ያህል እሷ ደስተኛ ሁና ለሱ የፍቅር ተጋሪው ትሆናለች ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም። እንደው ለመምከር ለመቆጣት የሆነ ችግር እንዳትፈጠር ለመግታት እንኳን ከሆነ በፍጹም በዚህ መልኩ ለእሷ ጥቃትና ለእሷ ጉዳት ለእሷ አካል ሊያጎል የሚችል ነገር ፈጽሞ ስህተት ነው። የሞራል ጉዳይ አሁን ያለው ማህበረሰብ የሴቶችን ሞራል በጣም እያንቋሸሸ ሞራላቸውን እየነካ እናቷን እየሰደበ አባቷን እየሰደበ ዘሯን እያንቋሸሸ የሚኖሩ ሂጃቧን እያዋረደ የሚኖር በጣም አስቀያሚ የወረዱ የዘቀጡ ወንዶች አሉ። ይሄ በጣም ሊታሰብበት የሚገባና ሊታረም የሚገባው መጥፎ ባህሪ ነው። አንዳንዶቹማ ቤተሰብ ወልደው አብረው ከብደው እየኖሩ እያሉ ስለ ልጆቿ ምንም ነገር የምታውቀው አይኖራት እነሱ እሱ ይወስናል፣ እሱ ያፈርሳል፣ እሱ ይሰጣል፣ እሱ ይድራል፣ እሱ ያፋታል። በቃ እሷ ምንም ነገር እንደማይመለከታት እርግጥ አንዳንድ ጊዜ ሴቶቹ እንደዚህ እንደፈለጋችሁ ሆኑ ሲባሉ መቼም እኛ አናዋጣም በሚል አይነት እንዝህላልነት ሊኖራቸው ይችላል። ለልጆቹም የማይሆን ነገር እያሳሰቡ ከወላጆቹ ከአባታቸው ጋር ሊያጋጩ የሚችሉ እናቶች አይጠፉም። ግን ቤተሰብ አባትና እናት እናት ከቤተሰቡ ውስጥ ዋነኛውን ክፍል የያዘች በመሆኗ ልጇ በምታገባው፣ ልጇ በሚያገባት፣ ልጇ በሚለብሰው፣ ልጇ በሚማረው፣ ልጇ በሚኖርበት ህይወት ውስጥ አስተዋጽኦ ሊኖራት ይገባል። ምክር መስጠት እኮ ነው። ሀሳብ ማዳበር እኮ ነው። አንዳንድ ጊዜ እንዲሁም እናቶች የበለጡ ሀሳቦችንና ወሳኝ ነገሮችን ሊያመጡ ይችላሉ። አንዳንድ ወንድ ግን ምንም ነገር አያውቅም። ስለ ልጆቹ የሚያውቀው ነገር የለውም። የሆነ ባል መጥቶ ሲጠይቅ አባት ነው ብሎ እሱን ከጠየቀው በቃ እኔ ሰጥቻለሁ። እናት እናቲቱ ምን አለች? ምን አገባት እሷ እንዴ በዳርማ የኔ መብት ነው ይላል። ላ እሷን ልታማክራት ለትዳር ብቃት ደርሳለች ወይ ልጅሽ ብሎ በደንብ በተለይ ለሴቶች የበለጠ የሚያውቋቸው እናቶች ናቸው። የበለጠ የሚቀርቧቸው የበለጠ ጉዳያቸውን የሚያወሯቸውም ለእናቶቻቸው ነው ከአባቶቻቸው የበለጠ። አንዳንድ ጊዜ አክስ ሊኖር ይችላል። የኢኮኖሚ የኢኮኖሚ ትንዋ ደግሞ ሱብሃንአላህ ኢኮኖሚ ድቀት ደግሞ በጣም የሚገርም ነው። እንግዲህ ቀለብ በባል ላይ ነው ብለናል። ቀለብ በአባት ላይ ነው ብለናል። ቀለብ በወንድም ላይ ነው፣ በልጅ ላይ ነው ብለናል። ሴቶች ልጆች ሱብሃንአላህ በቃ እሱ ጋር ነው ያለው ተብሎ ብቻ ማድረግ እየቻለ ማብላት እየቻለ ማልበስ እየቻለ መጠጣት እየቻለ ህይወቷን በሙሉ የሚያበሳቁሉ ማአት ባሎች ማአት አባቶች አሉ። ይህንን በአባትና በባል ያው በራሳቸው ገንዘብ የሴቶች መብት ሀቅ አለባችሁ ብለን ነበር የምናየው። አሁን አሁን ደግሞ እየመጣ ያለው ነገር የምናየው ምንድን ነው? በራሷ በሰራችው ገንዘብ የሚያንበሳቁል አባት፣ በሰራችው ገንዘብ ነፃነቷን ነፍጎ የሚያንገላታ የሚደበድባት፣ ቦርሳዋን ቀምቶ የሚያባርር ባል መሰማቱ ነው። ይሄ በስደቱ ዓለም ላይ ያሉ እህትና ወንድሞች የአብዛሄ ችግራቸው ትዳር ብለው እንጋባ ብለው በግርግር ወዲያውኑ ይጋቡና ከዚያ በኋላ ወጪውን በሙሉ ሴቷ እንድትሸፍን ያደርግና ሀታ ጥሎሽ እንኳን በዚህ በኩል ሰጥታው በጎን በኩል አምጥታ ልብስ እሷው ራሷ ገዝታ በሱ በኩል ልካለት እሱ ይዞ መጥቶ ይሄው ይዞ መጥቷል የሚባልበት በጣም አስቀያሚ ህይወት ውስጥ የደረስንበት አጋጣሚ ነው ያለ ነው። ሴት ልጅ ገንዘቧን የራሷን አይደለም ከባሏ እንዲሁም ከአባቷ ሐቅ አላት። እስከምታገባ ድረስ ከአባቷ ካገባች በኋላ ከባሏ ወይም እነዚህ ሁሉ ከሌሏት ደግሞ ወንድም ካላት ከወንድሟ፣ ከአጎቶች ብቻ ከሆኑ ከአጎቶቿ በቂ ኑሮዋን የምትመራበት ህይወቷን ሊመሯትና ሊቀልቧት፣ ሊያለብሷትና ሊያጎርሷት፣ ሊያሳክሟት ግድ ይላቸዋል። ይህንንም ደግሞ ገንዘቧን እየሰጧትም ሞራሏን ሳይነኩ ማለት ነው። እያበላት እያጠጣት እያለበሳት እንኳን ሞራሏን ሊጠብቅላት ይገባል። ሴት ልጅ የገንዘብ ነገር ስናወራ ገንዘብ ማግኘዋ ውርስ ነው። በውርስ ሴት ልጅ ውርስ ሙሉ መብት አላት። ለዚህ ብሎ ስምንተኛው ሐቅ ብለን ያቀረብነው እዚህ ላይ ውርስ ላይ ያላትን ሐቅ በተመለከተ ነው። ቁርአን በብዙ አያዎች ላይ የሴት ልጅ ምርስ ውርስ ነግሮናል። ሴት ልጅ ሴት ልጅ ስትሆን ለአባቷ ወይም ከእናቷ የምታገኘውን ውርስ፣ ሴት ልጅ ለሟች ወንድም ወይም እህት ወይም ልጅ ስትሆን፣ ሴት ልጅ እናት ወይም አያት ስትሆን ሴት ልጅ ሚስት ስትሆን እንዴት እንደምትወርስ በቁርአን በግልጽ ተነግሯል። ብዙ ጊዜ የውርስ ነገር ሲነሳ ሴቶች የሚያመጡት ነገር አለ። ይኸው ሊዘከር ምስሉ ሐዝ ምስሉ ሐዝ ልኡንሰየይን ብሎ አላህ ለሴት ልጅ ያ ማን ነው ለወንድ ልጅ የሴት ልጅ ሁለት እጣ አለው ብሎ በግልጽ ነግሮ የለም ወይ ይላሉ። አዎ አንድ ጊዜ ማለት ነው። በሆነ አጋጣሚ ላይ እንዲህ አለ። በሆነ አጋጣሚ ላይ ደግሞ ሴት ልጅ የበለጠ የምታገኝበት አለ። በሆነ አጋጣሚ ላይ ደግሞ የውርስ አይነት፣ የሟች ቤተሰብ አይነት፣ የወራሾች ሂደትና ብዛትና አይነት በማየት ወንድ ከሚወርሰው ጋር እኩል የምትወርስበት አለ። ከዚያ ደግሞ በተለየ ከወንድ የበለጠ እሷ የምትወርስበትም አለ። ስለዚህ በውርስ ዓለም አራት ባህሪ ላይ በአራት ሁኔታ ላይ አንድ ሁለት ሶስት አራት ላይ ሴት ልጅ የወንድ ግማሽ ተወርሳለች። ይህንን ብቻ ዝርዝር አድርጋችሁ ተማሩት። የውርስ ላይ ግን በዋነኝነት አሁን የምላችሁን ነገር አዳምጡትና ከአካባቢያችሁ ዑለማዎች ጋራ ጓደኞቻችሁ ጋር ቁጭ ብላችሁ ተወያዩበት። ሴት ልጅ በአራት ሁኔታ ላይ አራት አይነት የውርስ የቤተሰብ ውርስ አይነት ላይ የወንድ ልጅ ግማሽ ትወርሳለች። ከዚህ በበለጠ ደግሞ እንደ ወንድ እኩል ትወርሳለች። ከአራት በበለጠ ከዚህ በበለጠ ደግሞ ወይም ወይም ከአስር በላይ ሴት ልጅ ከወንድ በበለጠ የምትወርስበት አለ። አረ ከዚህ የበለጠ ወንዶች ሳይወርሱ ሴቶች ብቻ የሚወርሱበት አለ። እንግዲህ በውርስ ዓለም ላይ ያለው ባህሪ ይሄ ነው። ወደ ሰላሳ ሁኔታ የሰላሳ አይነ የውርስ አይነት ሁኔታ የወንድ ወይም ከወንድ በላይ የወንድን ያህል ወይም ከወንድ በላይ የምትወርስበት ወይም ደግሞ እሷ ወራሽ ሁና እሱ የማይወርስበት አለ። እንግዲህ ከሰላሳ በላይ ይህን ያህል እኩሉ አግኝታ ከሰላሳ ውስጥ የተወሰነው ደግሞ ከሱ በላይ ወርሳ ወይም እሷ ወራሽ ሆና እሱም አይወርስበት ባለበት ህግ መሰረት እዚሁ ውስጥ አራት ቦታ ላይ ብቻ በአራት አይነቱ የውርስ አይነት ብቻ ከወንድ ግማሽ ትወርሳለች ስለተባለ ይህን ያህል የሰው ልጅ ሊንጫጫ አይገባውም። ኢስላም የሴት ልጅ እንድትወርስ ያደረገው ከመነሻው ላይ ስናይ አትወርስም ነበር። ሴት ልጅ አትወርስም በሚል ምክንያቱም ደም የማትመልስ ናት። ሴት ልጅ ከልቅሶ ያለፈ ለወንድ ልጅ ምንም ጥቅም አትሰጥም በሚል አይወርስ አያስወርሷትም ነበረ። ኢስላም መጣና ከወንድ በላይ የምትወርስበትም ጊዜ አለ። ወንድ ሳይወርስ እሷ የምትወርስበትም አለ። ከወንድ ጋር እኩል የምትወርስበት አለ። ሌላው ደግሞ የወንድን ግማሽ የምትወርስበት ጊዜ አለ ስላለ ይህን ያህል እስላም ሊተችና ትዝብት ውስጥ ሊገባ አይገባውም። በነገራችን ላይ አትወርስምስ ቢል አላህ ካለ መቀበል አይደል ያለብን? ሰሚዕና ወጣዕና እኮ ነው ማለት ያለብን። ላ ዩስአሉ አማ የፍዓሉ ወሁም ዩስአሉን አላህ እኮ ከሚያረገው ከሚፈጽመው ነገር አይጠየቅም። አላህ ሰዎች ናቸው የሚጠየቁት። ስለዚህ ሴት ልጅ የገንዘብ፣ የአካል፣ የሞራል ጥቃት እንዳይደርስባት መታገል ወይም መብቱ መብቷ ሊከበርላት እንደሚገባት ሁሉ የውርሷም ነገር በዚሁ መልኩ ሊረጋገጥ ኢስላም ያስተምራል። ሴት ልጅ በዘጠነኛው ዘጠነኛ ደረጃ ዘጠነኛ ሴት ልጅ የመማር መብቷ በኢስላም በሰፊው ተጠብቆላታል። በነቢዩ ጊዜ አለይሂ ሰላቱ ወሰላም ወንዶቹ ይማራሉ። ሴቶች መጡና ወደ እሳቸው ወንዶች እኮ በእርሶ ትምህርት ላይ በጣም በለጡን፣ ቀደሙን ስለዚህ እርስዎ ለእኛ ጊዜ ሰጥተውን የመማር ሰዓት አድርገውልን ሊያስተምሩን ይገባል አሏቸው ሴቶቹ። ነቢዩ ሰለላሁ ዐለይሂ ወሰለም ተሰብሰቡ በዚህ ቀን አሏቸውና በዚያ ቀን ሄደው አስተማሯቸው። ሴቶች ከወንድሞቻቸው፣ ከባሎቻቸው፣ ከአባቶቻቸው፣ ከልጆቻቸው ከሚማሩት በተጨማሪ አስተማሪውን፣ የአካባቢውን ኢማም፣ የአካባቢውን ሼክ፣ የአካባቢውን ዳዒ ቀን ያዝልን ብለው ሊማሩና የትምህርት እድል ሊያገኙ ግድ ይላል። ይሄ የመማር ማስተማርን ጉዳይ በሰፊው ማየት ያስፈልጋል። የሴት ልጅ መስጂድ መሄድ ማን ይከለክላታል? ላ ተምነዑ ኢማ አላህ መሳጅድ አላህ ነው። የአላህን ባሪያ ሴት ባሪያ መስጂድ አትከልክሏት ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ሊማሩ ማለት ነው ሊሄዱ ማንንም ሰው ጠይቀው ሊረዱ ይገባቸዋል። ነቢዩን እንኳን ሳይቀር ሰለዋቱ ረቢ ወሰላሙ አለይህ እየጠየቁ ሴቶቹ ይማሩ ነበረ። አላህ ስብሓነሁ ወተዓላ በቁርአን ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናትከ ወኒሳኢ ልሙእሚኒን ሶስቱም የሴት ክፍል ነው። ሊአዝዋጅከ ለሚስቶችህ፣ ወበናትከ ለሴት ልጆችህ ونساء المؤمنين لمؤمن سيتوش انديه بل اندي اندي اندي هرقو بلاتشو قل للرجال كون لم قل لأزواجك وبناتك ونساء المؤمنين يذنين عليهن من جلابيبهن ستلج من على اللبات سنن لتوطعنو مسجد لترنو تمرت بيت لترنو ኮርስ ልትገባ ነው። ታዲያ መማር አለባት ስንል ምን ምንድን ነው ማሟላት ያለባት? በዋነኝነት እሷን በሌላ ወንድ በባዕድ ወንድ ጥቃት እንዳይደርስባት፣ ግልምጫ እንዳይደርስባት፣ ጉሽምጫ እንዳይመጣባት፣ የሞራል ድቀት እንዳይኖርባት፣ የአኽላቅ የሥነ ምግባር መበላሸት መዝቀጥ እንዳይመጣ ከዚያም አልፎ በዝሙት መደፈርና ወደ ዝሙት ማዝመም መጥፎ ባህሪ ጋራ መደባለቅ የማያመጣ ጥንቃቄ ባለበት ማለት ነው። ለዚህ ነው ሴት ልጆች ከወንዶች ጋራ አንድ ላይ ቁጭ ብለው ከመማር ይልቅ ለየብቻቸው ሆነው መማራቸው የበለጠ ነው የምንለው። በጣም ጥንቃቄ የተሞላበት ነው የሚሆነው። ከተቻለ እንዲያውም ወንዶች እንትን አስተማሪዎችም ሴቶች ቢሆኑ ጥሩ ነው። ካልሆነ ወንዶችም ቢሆኑ ለሴቶቹ ብቻ ከሆኑ አስተማሪዎች ምንም ችግር አይኖረውም። ችግሩ ግን እዚህ ወንድ እዚህ ሴት እዚህ ወንድ እዚህ ሴት አንድ ወንድ አንድ ሴት አንድ ወንድ እያደረግነ እያሟሟቅነ እያተሻሹ አብዛኛውን ጊዜ በትምህርት ላይ የሚቆዩበት እድሜያቸው ደግሞ በጣም እንትን ያለ ነው። እሳት በሆነበት ጊዜ ነው። ወጣትነት እድሜ ባለው ጊዜ ነው እና በዚያ ሰዓት ላይ የሚሰጠው በዚያ ትምህርት ያለው በጣም የሚ የሚገርም ነው። እንዲሁ ተምረው ማለፋቸው ይገርመኛል። እንኳንስ ውጤታም መሆናቸው ውጤት አግኝተው ለዩኒቨርሲቲ ለተለያዩ ትልቅ እድሎች መብቃታቸውማ በጣም የሚመሰገኑ ናቸው። ስለዚህ ሴቶች ልጆች ሊማሩ ይገባቸዋል ስንል ከተቻለ ሴትና ወንድ ተለይተው ካልተቻለ እንኳን በሂጃብ ተሸፍነው ከወንዶቹ ጋራ በፍጹም የማይለካከፉበት የማይገፋፉበት ሁኔታ ላይ ተመቻችታችን ሊማሩ ይገባል። ለምንድን ነው ይሄ መደባለቁ የተከለከለው? መጀመሪያ እስላም ከልክሏል። ቁርአን ሐዲስ ስለከለከለ መደባለቁንና ተገላልጦ መተያየቱን እስላም ስለከለከለ መከልከል አለብን ነው። በተጨማሪ ግን ከዚህ የበለጠ ደግሞ ለትምህርቱም ተደበላልቆ ተገላልጦ አንድ ላይ ሆኖ መማር ውጤታማነት አይኖረውም። ለምን? ሴት ልጅ ተው ውበቷን ተገላልጣ አይደለም አስር ጊዜ የሳቀች እየሳቀ የተሳሳቆ አይደለም አልፋ ስትሄድ እንኳን የወንድ ልጅ ጭንቅላት ተወርሳለች፣ ትቆጣጠረዋለች። ደግሞ እኮ ያለ የሌለ ውበቷን በሚያወጣ መልኩ ተውባን የምትወጣው አጊጣ ነው የምትወጣው። በጣም ራሷን ጠብቃ ነው የምትወጣው። ይህ ከሆነ ታዲያ ምኑን ይማረዋል ጎረምሳ በዚያ ሰዓት? እንኳን ተማሪው አስተማሪውም በተገቢው ሊያስተምር አይችልም። እኔም ማዝነው በመማር ማስተማር ላይ መሸፈንን ሴቶች ልጆች ራሳቸውን ሸፍነው ደብቅ አድርገው ትምህርታቸውን ብቻ ተምረው እንዲሄዱ አስተማሪም ሆነ ተማሪንም ሳያስቸግሩ ለስሜት ሳይገፋፉት ጭንቅላቱ ሳይበርዙበት ተምረው እንዲሄዱ የሚያደርጉትን ልጆች በጣም በኃይለኛ የሚዋጉ ክፍሎች ይገርሙኛል። ምንድን ነው ችግሩ? ሒጃብ ወላሂ ለሴት ልጅ ሲትር ድብቅ መሆኑ ብቻ ሳይሆን ለወንድ ልጅ ትልቅ መልእክት ነው ያለው፣ ትልቅ ትምህርት ነው ያለው። ወንድ ልጅ ሴት ልጅ እንኳን ተጋጊጣ አይቶ አይደለም፣ አናግረው አይደለም፣ አብራው ተለፋልፋ አይደለም፣ መልስ መልሳለት አይደለም፣ በማሰብ እንኳን ስንት እንደሚረበሽ ይታወቃል። ታዲያ በ18 በ20 አመት ላይ ያለ ጎረምሳ ሰዓት ላይ ያለ ፊት ለፊቱ ጡቷ የፈጠጠ ጡንቻዋ ያጎጠጎጠ እየሄደች እንዴት ነው ችሎት ትምህርቱን የሚገባው? የሚነገረው እንዴት ነው የሚሰማው? ሁለተኛው የሴት ልጅ የምትማራቸው ነገሮች ምን ምን ናቸው? በዋነኝነት ከፈጣሪዋ ጋር የሚያገናኟት በተለይ የአቂዳ ጉዳይ፣ የአኽላቅ ጉዳይ፣ የፊቅህ፣ የሶላቷ፣ የሀይዷ፣ የወር የምናምኗን ጉዳይ ልታውቅ ግድ ሁለተኛ የቤተሰብ አመራር፣ የቤተሰብ ልጅ እንዴት እንደምታሳድግ ወልዳ እንዴት እንደምታሳድግ ከባሏ ጋር እንዴት እንደምትኖር ልታውቀው ይገባታል። ሶስተኛ ማህበራዊ ጉዳዮች ላይ ሴቶቹ የሚፈልጓትን በሴትነቷ ለሴት እህቶቿ ልታበረክተው የሚገባውን ነገር በደንብ ማወቅ ያስፈልጋል። ለዚህ ነው ብዙ ሴቶች ከወንድ ጋራ መግባት ያለባቸውን አማራጭ ስለሌላቸው በጣም ድብቅ አካሎቻቸው ሁሉ ሳይቀር ወንዶች ገብተው ሐከምን ብለው እንደፈለጉ እንዲጫወቱባቸው የሚደረግበት ብዙ ነገር አለ። ስለዚህ ሴት ልጅ ስላልተማረች ነው። ቢማሩ ኑሮ ይህን ሁሉ እነሱ በሸፈኑ ነበረ። ለሴቶችም ችግር በጣም ባቀለሉላቸው ነበረ። ሲያዋልዱ የማህፀን ሕክምና ሲደረግ፣ የጥርስ ሕክምና ሲደረግ፣ የምናምን ሕክምና ሲደረግ አይታችሁ ከሆነ እንዴት እንደሚጫወቱባቸው ጠብቁ። ለራሳችሁ ምንም ይሆናሉ ማለት አይደለም። ከዚያ በሌላው መልኩ ማህበረሰቡ ደግሞ ፊት ለፊት ሊጠብቃት ልታደርግለት የሚጠብቃት አለ። ሴት ልጅ ለራሷ ብቻ ሳትሆን ለቤቶቿ ለልጆቿ ብቻ ሳይሆን ለማህበረሰቧ መድኃኒት ናትና ይህንንም እኔ ለማህበረሰቤ ምን አበረክታለሁ ብላ አስባ የምትችለውን ያህል ተምራ ልታስተምር ይገባታል ብለን እናስባለን። አስአሉላህ ረቢ ቢአስማኢሂ ልሑስና ወሲፋቲሂ ልዑላ أن يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته بني